ዮሐንስ ቤተክርስቲያን አካባቢ ነው። የአንደኛ ደረጃ ትምህርቷን ያጠናቀቀችው በሉተራን ሚሽንና በድረት ትምህርት ቤቶች ውስጥ ሲሆን የሁለተኛ ደረጃ ትምህርቷን ያጠናቀቀችው ደግሞ በአንጋፋው የዳግማዊ ምኒልክ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው። የኢትዮጵያ በሳምንት እንግዳችን በብዙ የቴሌቪዥን ስራዎቿ፣ የመድረክ ቲያትሮቿ እንዲሁም የሬዲዮ ተውኔቶቿና በፊልም ተዋናይነት ትታወቃለች። አርቲስቷን ከሌሎች አርቲስቶች የሚለያት ሌላ አንድ ነገር አለ። በአንድ ወቅት የግማሽ ሚሊዮን ብር የሎተሪ በረከት ወርዶላታል። እንግዳችን አርቲስት ሀረገወይን አሰፋ ትሰኛለች። ሀረገወይን በቅድሚያ ጥሪያችንን አክብረሽ በመምጣትሽ እያመሰገንኩኝ በ Ethiopian This Week ወይም ኢትዮጵያን በሳምንት ድረገጽ አንባቢያንና ታዳሚያን ስም እያመሰገንኩኝ እስኪ ወደ መጀመሪያው ጥያቄ እንሂድ። ቲያትር የጀመርሽው የት ነበር? ወይም ደግሞ እንዴት ነው የቲያትር ተሰጦ እንዳለሽ ያወቅሽው ጊዜ መቼ ነበር? አንቺ ለቲያትር እንደተሰጠሽ ወይም ደግሞ አንቺና ቲያትር እንደምትገናኙ ያወቅሽበት ሰዓትና ጊዜ የጀመርሽበትን ጊዜ እስኪ ጠቅለል አርጊና ከዛ ጀምረን እንወያይና ወደ ሌላው ጥያቄ ሄዳለሁኝ። ዳግማዊ ሚኒስትር ቤት አስራ አንደኛ ክፍል ተማሪ እያለሁ ነው የጀመርኩት። እሺ ሀረግ ትንሽ ድምጽሽን ከፍ አርግልኝ። እሺ እሺ። የአስራ አንደኛ ክፍል ተማሪ እያለሁ እሺ፣ ዳግማዊ ሚኒሊክ ትምህርት ቤት የአስራ አንደኛ ክፍል ተማሪ እያለሁ ነው የጀመርኩት። ድራማ ክለብ ነበረ፣ እዛ ክበብ ውስጥ እሳተፍ ነበር። ከዛ ቀጥሎ ከዛ ስወጣ ባህል ሚኒስቴር እንደዚህ የለ ድራማ ስልጠና ይሰጥ ነበር በአዲስ አበባ ዩኒቨርሲቲ ተማሪዎች ስልጠና ይሰጥ ነበር እና እዛ ስልጠና ውስጥ እዛ ተስፋ የቲያትር ማደራጃ የሚባል አለ። እዛ ገባሁኝና ስልጠና መውሰድ ጀመርኩ ማለት ነው። እሺ በቃ በዛ ጊዜ ነው የቲያትር ተሰጥኦ እንዳለኝ ያወቅኩት። አስተማሪ ከሌሎች ልጆች በተለየ ያምንብኝ ነበር፣ እድል ይሰጠኝ ነበር ብዙ ነገሮች እንድሰራ። አንድ ነገር ቢያይ ነው የሚል ጉጉት አደረብኝ ማለት ነው። ያኔ ነው ተሰጦ እንዳለሽ አወቅሽው ማለት እንችላለን። ጥሩ ነው። አማተር አርቲስት ሆነሽ ማለት professional ሳትሆኝ ማለት ነው። በብዙ የ professional መድረኮች ላይ ተጫዋች ነበር። ለምሳሌ ሀምሌት ላይ፣ ሮሚዮ እና ጁሌት ላይ እንደዚህ እንደዚህ አይነት ቲያትሮችን መጥቀስ እንችላለን እና ግን እንደዚህ አይነት ቦታዎች ብዙ ጊዜ professional የሆኑ ባለሙያ የሆኑ ሰዎች ወይም የቲያትር አርቲስቶች የሚሰሩበት ሆኖ አንቺ ግን በአማተርነት ቦታ ላይ ሆነሽ እነዚህን ትሳተፊና ትሰሪ ነበር። እንዴት ነው ያ? እንዴት ሊሆን ቻለ? እንዴት ተመረጥሽ በዛ ቦታ ላይ? መጀመሪያ ተስፋ አበበ እንደገባ አንዲት ልጅ ከክበቡ አንድ የሚሰሩት ስራ ነበር ማዘጋጃ ቤት ሚታይ ስራ እና አንዲት ልጅ ታቋርጣለች በመካከል ታቋርጥ የእሷን ቦታ ተክቼ እንድሰራ ጠጋስ እስከ ይመጠኛል ተስፋ አበበ። ከዛ ወዲያውሱ ስራ መድረክ ላይ ሲታይ ስዩም ተፈራ የሚባል ዳይሬክተር ነበር። ሮሜዮና ጁሊየትን ጁሊየትን እንድሰራ ጠራኝ። እዛ ላይ አይቶኝ ማለት ነው የተስፋ አበበ ቲያትር ላይ አይቶኝ ጠራኝ። ከዛ እኔ እንጃ እንደ ድል ሆኖ በጣም ትልልቅ ስራዎች ላይ ከትልልቅ ሰዎች ጋር መስራት ቻልኩ። ሮሜዮና ጁሊየትን፣ ሀምሌትን፣ ሪኮስሊየርን መስራት ቻልኩ። OK በቴሌቪዥን ከሰራሻቸው ድራማዎች ውስጥ ሀረግ እንደው ከህዝብ ጋር አስተዋወቀኝ የምትየው ድራማ በአብዛኛው ህዝብ ዘንድ ተቀባይነት ያገኘው ድራማሽ የትኛው ነበር? አንቺም በዚህ አጋጣሚ ነው የወደድሽው የወደድሽው ድራማ የትኛው ነበር? ይቅርታ ምናልሽኝ? የቬሎ ገበያ የሚል ድራማ ነው። OK OK ስለ ሰርግ ነው የሚያወራው ስለ ሰርግ ነው የሚያወራው። ሴቶች በጣም ሰርግ መደገስ እንፈልጋለን፣ ወንዶች ምናልባት ሌላ ነገር ላይ ትኩረት ማድረግ ይፈልጋሉ እና እሱ ላይ ነበር ጨዋታው በጣም ሰው የወደው ነበር። የጋራ ነገራችን ስለሆነ ልዩ ተቀባይነትን አግኝቶ ነበር ነው ከሰው ጋር አስተዋውቆኛል የማስበው የቴሌቪዥን ድራማ። እሺ መቼም ሀረግ በማንኛውም ሙያ ላይ ማንኛውም በሙያ ውስጥ ያለ ሰው አሳዛኝም አስቅኝም ገጠመኝ ይኖረዋል እና በቲያትር አለም ውስጥ በፊልም አለም ውስጥ ወይ በሬዲዮ ድራማ ስታዘጋጂ እንደው ከሚያስቁሽም ገጠመኞች ወይም ደግሞ ከሚያሳዝኖች ገጠመኞች እስኪ ያለሽን ለአድማጮቻችን ብታካፍይን። የሚያስቅ እንኳን ለጊዜው ማስታወስ አልቻልኩ። የሚያሳዝን የመድረክ ቲያትር ውበትን ፍለጋ እየሰራን የሙሉ አለምን አባት የሚጫወተው ሰውዬ ድንገት እሁድ ሰርተን ሁለት እሁዶች እናርፋለን ለ ለፋሲካ የፋሲካ ና የዳግማ ትንሣኤ ጊዜ እንሰራ እናርፋለን። ሙዚቃን የሚታየው በዛ ጊዜ እና የዛን ጊዜ ደርሰን ስንመለስ አንደኛው ጓደኛችን ሞቷል። የሙላለምን ቦታ የሚሰራው በጣም አስደንጋጭ ና አሳዛኝ ጊዜ ነበር ለኛ ለሁላችን ለካሱ በሙሉ ማለት ነው። በጣም ጎበዝ ሰው ነበር እና ጓደኛ አስበው ድንገት አረፋ ስትመለስ ለአመት በዓል ደርሰህ ስትመለስ ጓደኛ ሞቷል በጣም አስደንጋጭ ነበርና የሚያሳዝነኝ ገጠመኝ። ሌላ እንደዚህ አይነት ተመሳሳይ ገጠመኞች ይኖርሻል? እንደ አድማጭ የሚሰሙት የምትይው ነገር እንጃ። ምንም ማስታወስ አቃተኝ። በጣም አንድ የሚያስቅ ነገር ነው ማስታውሰው። ጥሩ ነበር እሱ። ምናልባት ቴድሮስ ነግሮ ከሆነ ብዬ ነው ቴድሮስ ነግሮ ከሆነ ብዬ ነው እንዳልደግመው ነው። ግድ የለም አልነገረኝም። ለእኔም ቢነግረኝ አድማጮች ብዙ አሉና ይህንን ፕሮግራም የሚሰሙ እነሱ ላይ ሰሙ ትችላሉና ብታካፊን በጣም ደስ ይለኛል። እዛ ውበትን ፍለጋ ላይ እሺ እንትን እና ቴድሮስ ያው ፊልሙን አይተኸዋል ወይ? ሉ በአጋጣሚ ያውቃሉ። ሙት ላጎርሰው ይሄዳለሁ። በአፌ ሙት ቆርጬ ላጎርሰው ይሄዳለሁ። እሺ። ሊቀበለኝ ሲል የሚለቀቅ romantic ሙዚቃ አለ። በጣም ለስላሳ instrumental ሙዚቃ ይለቀቃል እዛ ጋ እና የ sound man ኡ ነፍሱን ይማረው እሱ ሞቷል አሁን ሞቅ ያለ የኦሮምኛ የሚያስጨፍር ዘፈን ቢሌዶ ቢሌ ታውቀዋለህ? ቀልድ አውቀዋለሁ። አዎ ቢሌ ቦምቢል የሚለውን የሚያስጨፍር ዘፈን እና ትለበጣለን በጣም የሆነ ከቁጥጥር ውጪ ተመልካች ገብቶ ተመልካች እስኪስቅ ድረስ ተሳስቶ ነው የለቀቀው። እንደዛ ወይስ መድረክ ላይ ተሳስቶ ነው? ተሳስቶ ነው አውቀው አይደለም። <laughs> በጣም ለስላሳ ኢንስትሩመንታል ሙዚቃ ነበር መልቀቅ የነበረበት። እና እሱን ለቅቀው በጣም አስቆን ነበር በጊዜው። ይሄ በጣም የሚያስቅ ነው። አይ በነገራችን ላይ ይህንን ነገር ቴድሮስም አልነገረኝም፣ እኔም አልሰማሁም፣ አድማጮችም እንደዚሁ አልሰሙትም። ምናልባት ያዩ ሰዎች ካልሆነ በስተቀር ምናልባት ምናልባት ቴድሮስን interview አድርገው ከሆነ እሱ ነግሮ ይሆናል ብዬ ነው እንዳልደግሞ አዎ፣ በእሱ interview ላይ ይህንን አላነሳንም። ሌሎች አስቂኝ የሆኑ ነገሮችን በእርግጥ አንስተዋል፣ ግን አጋጣሚ ሆነው አሁን ያልሽውን ነገር አላነሳ ነው አላነሳ ነው። ሌላም ካለሽ እድሉን ሰጥሻለሁ። አውቃለሁኝ። በነገራችን ላይ እዚህ አስቂኝ የሆነ የምታስታውሽው ካለ ሌላ ክፍለ ሀገር እሺ፣ ክፍለ ሀገር ሄጄ ቲያትር ልሰራ ሄድን ክፍለ ሀገር እና normally መድረክ ላይ የሚሸለሙት ዘፋኞች ናቸው። ቲያትር እየተሰራ ወጥተህ አትሸልምም። አንድ ትንሽ ልጅ መጣ ወደ መድረክ ላይ ወጥቶ ቲያትር እየሰራው ነው። seriously በደንብ ረጅም ጊዜ ማለት ከግማሽ ሰዓት በኋላ ወይም ከአንድ ሰዓት በኋላ ይችላል። መጣላት ብስኩት አቡወለድ ብስኩት የላስቲክ ብስኩት የራሱን ነው አውጥቶ ሰጠኝ። ትንሽ ልጅ ነው። ተቀብዬ ስራዬን ቀጠልኩ። በጣም እንደዚህ አይነት ነገር የሚያጋጥምም ኦኬ። እና አንድ የሬዲዮ ድራማ ደግሞ አለኝ። በጣም famous የሬዲዮ ድራማ አለኝ። የቀን ቅኝት ይባላል። ኦኬ። እና እሱ በህዝብ ዘንድ ሁለት አመት ከስምንት ወር ያህል ሄዷል። ብዙ ሰው በዛ ሬዲዮ ድራማ እንደሚያውቅ እርግጠኛ ነኝ። ለሀገር ሌላ ስራ ይዘን እንሄዳለን። ስምንት ሴቶች የሚል ቲያትር ትርጉም የፈረንሳይ ቲያትር ነው። ተርጉመን እሱም እየሰራን ክፍለ ሀገር ይዘን እንሄዳለን እና ሁሉም ሀገር ተመሳሳይ አቀባበል አለኝ። በቀንቅኝት የሬዲዮ ድራማ በጣም ጥሩ ሴት ናት የሰራዋት የቀን ቅኝት ላይ እና ሰው ውስጥ ጥሩ ነገር አለኝ ጥሩ አቀባበል ነበረኝ እና ቲያትሩ ከተጀመረ ከግማሽ ሰዓት በኋላ ከሀያ ደቂቃ በኋላ ነገር ነው የምገባው እኔ። የምጫወታት በጣም ጥሩ character አይደለችም፣ ኢቭል ካራክተር ናት እና ስገባ ቲያትሩን ጀምረዋል ማየት። እኔ ስገባ ረጅም ሰዓት ፍቅርተ እንኳን ደህና መጣሽ የሚል ጭብጨባ፣ በእልልታና በጭብጨባ ተቀበሉኝ። እና በጣም ግራ ገባኝ። ምንድነው ማድረግ ያለብኝ? ቀጥታ ስራዬን ነው መቀጠል ያለብኝ። ማስቆም አቃተኝ። የህዝቡን ጭብጨባና እንትን እንኳን ደህና መጣሽ አቀባበል ማስቆም አቃተኝ እና ትንሽ እሱ ምን እንደተሰማኝ እርግጠኛ አይደለሁም። በዛ ሰዓት ለሰው እንደሚሰማ አላውቅም። እንዲህ አይነት ገጠመኞች ካሉ OK OK፣ በጣም ጥሩ ነው። በጣም ጥሩ ነው ሀረግ። ብዙ ሰዎች እንደው ብዙ ሰዎች ማለት እችላለሁ አርቲስቶች ብቻ አይደሉም። ብዙ ጊዜ እንደው ገደቤሶች ነን መሰለኝ አንዳንድ ጊዜ እጣን አናገኘም። ግን ምናልባት እቁብ ሊወጣልን ይችላል። ሎተሪ ግን የሚወጣላቸው ሰዎች በጣም ጥቂቶች ናቸው። አንቺ ግን በዚህ በኩል እድለኛ ነሽ <laughs> እድለኛ ነሽ እና በአንድ ወቅት ግማሽ ሚሊዮን ብር የሎተሪ እጣ እንደደረሰች እናውቃለን እና እንደው እኔ እኔ ደርሶኝ ስለማያቅለው ስሜት ስሜት ሽን ለመጋራት ስለፈለግኩኝ ነው። እንደው መጀመሪያ የት ነው የሰማሽው? የት ሆነች ነው? መንገድ ላይ ነበርሽ? እንደው የት ነበርሽ እና እንዳገኘሽ እስኪ ስለሱ አንዳንድ ነገር አውሪኝ። ነበርኩ። እሺ አንድ መንገድ ላይ የሬዲዮ ሬዲዮ የሬዲዮ ፕሮግራሞችን produce አደርጋለሁ ከሜንሽን ፎር ጋር አንድ ስራ ሰራ ነበር እና መሰረት ደፋርን ታውቃታለህ? አውቃታለሁ። አዎ፣ አዎ፣ እንዴ አውቃታለሁኝ በሚገባ አዎ። አዎ መሰረት ደፋርን interview ላረግ ከአንድ ጋዜጠኛ ጋር ቀጠሮ ነበረኝ ላሊበላ ስቴዲየም ጋር እዛ ጋር ቁጭ ብያለሁ። እዛ ቁጭ ብዬ በጠዋት ነው የቀጠርኩት። ልጁ አረፈደብኝ። ከዛ ሊስትሮች የሚቀመጡበት እንትን አለ ድንጋይ ከምረው ሰው የሚያስቀምጡበት ቁጭ ብለው ጫማ ሲጠርጉ እዚህ ጋ አንድ ሰውዬ ቁጭ ብለዋል። ትልቅ ሰውዬ ብዙ ሰዓት ስለቆምኩ አጠገባቸው ቁጭ አልኩ። መቆምም ተለቸው አጠገባቸው ቁጭ አልኩ። ከዛ ሎተሪ ይቆርጣሉ። ብዙ ሲለኝ ማታ ላይ የሚሊኒየም ሎተሪ ነበር የቆረጥኩት እና እንደ ማታ አግኝቼው ነበረ በውስጣ ውስጥ ሎተሪ ሀገር የሚልኝም ሎተሪ ማውጫ አለ አልኩ። ቀጥታ ይልኩታል አለ አለ ማውጫ አልኩት። አዎ አለኝ አለ እና ዝም ብሎ እንደንትን ሰጠኝ። ሎተሪ እኔ ገዝቼ አላውቅም ከዛ በፊት እና እንዴት ማውጫውን እንዴት ማየት እንዳለብኝም አላውቅም። ገዝተሽ አታውቂም ማለት ነው በአጠቃላይ አላውቅም። የመጀመሪያ ጊዜ ነው። እሺ እና ይልኝ እስኪ እንዴት ነው አልኩት። ማለት ሲሰጠኝ ዝም ብሎ ማውጣውን እያየሁን ተቀበለኝ ማለት ይልኝ ስለው እሺ ብሎ ተቀበለኝ። አንቺ ልሽሻል እኮ ምንድነው ምንድነው የምታረጊኝ? አረሳው ምታረጊኝ ምንድነው የምትይኝ አለኝ። ደነገጠ ልጁ። እሺ እና ሊቃጠል አንድ ወር ሲቀረው ነው ያየሁት። ስድስት ወር ካለፈው ይቃጠላል ይቃጠላል ይቃጠል። አዎ expire ያረጋል expire ያረጋል። አይሰጥህም ቢደርስህም። አዎ ስለዚህ እሱ ጋር ያገኘው አንድ ወር ሲቀረው በአምስተኛ ወር ማለት ነው። ለጥቂት ነው የተረፍሽው ማለት ነው። እና እንደው <laughs> ግን ለልጁ እንደው የሆነ ነገር አረግሽለት? አረግ ነው እንደው እዛ ጋ እኔ መሰረት ደፋርን ቀጥሬ ቸኩር ቸኩያለሁ። የት አገኘዋለሁ ልጁ? Okay። አይ እንደው ምን አለኝ ታውቁ <laughs> ምንድን ነው የማደርገው አልኩት። ከዛ ምንድን ነው የማደርገው አልኩት። እሺ ምንድን ነው የማደርገው? ሁሉ እንጂ አለኝ። የት ነው የምሄደው ይህ ብሔራዊ ሎተሪ የት ጋ ነው? አውቀዋለሁ እኮ ሌላ ቀን የት ጋ ነው? ምንም ግራ አጋባኝ። የልጁ ድንጋጤ የት ጋ ነው አልኩት። እዛ እንትን ፒያሳ ጣይቱ ሆቴል የለም? አዎ እሱ ጋ ነው ያለው። ሂጂ ወደዛ እና አሁን ይሰጡሻል። እሺ ያልኩትና ጋዜጠኛው ሲመጣልኝ ያው መሰረት ደፋር ጋ ነው መሄድ የነበረብኝ። እሷን interview ላደርግ ሄድኩ። ለካ ሲወጣ ባለቤት እንደወርኩለት ና ከስቴዲየም ሲወጣ ሰለው አላገኘኋትም። አሰልጣኟን ለነገ ቀጠርኳቸውና ና ነግረዋት እንዲጠብቁኝ ቀጠሮ ይዤ ከእሳቸው ጋር ሄድኩኝ። እዛ ባለቤቴን ይዘው ባለቤቴን ና ከሁሉም ሰው እሱን የገረመኝ እንትን በእናትህ ሎተሪ ደረሰኝ ብሔራዊ ሎተሪ የሚል አልኩት። እሺ እሺ እሳ ቤት በርጋው እየመጣሁ ነው ጠብቀኝ ስለው እሺ አለ። ደርሼ ይዤው ሄድኩኝ። ለመንገድ አመንከኝ ስራ አንጠለቅጣል እንዲያመኝ ስራ ሰዓት ለምን ትቀልጅብኛለሽ? የእውነትሽን ካልሆነ ለምን ታፍችኛል? ስለምናላምንሽም ማለት በቃ ተያይዘን ግን ላል እንዲህ ነበር። Okay okay፣ በጣም ደስ ይላል፣ በጣም ደስ ይላል። እንደው ከዚሁ ጋራ እንደው ይሄ መልካም እድል ነገርም ስለሆነ አሁን ደግሞ ሌላ ሌላ እድል ማግኘተሻል በረከት ማግኘተሻል ማለት እችላለሁ እና የልጅ እናት ሆነሻል እና ይህም ራሱ አንድ ደስታ ነው እንደ ሎተሪም ይቆጠራል እና እንደው ምን አይነት ስሜት አሳድሮብሻል? አይመጣጠንም። ልክ ነው ልክ ነው ልክ ነው ልክ ነው በጣም ነው። እግዚአብሔር ይመስገን አንድ አመት ከአራት ወሯ ነው አሁን በጣም እግዚአብሔር ባርኮኛል። የምኖርበት የምኖርለት ሌላ አንድ አላማ ጨምሮልኛል። በጣም ደስ ይላል። በጣም ደስ ይላል። ሀረ ጥሩ ነው። ጥሩ ነው። እሺ እንደው ስሙ እንድጠቅሽልኝ አልፈልግም፣ ግን እንደው በቲያትር አለም ውስጥ ወይ ደግሞ በፊልም አለም ውስጥ እንደው የሆነ ቲያትር ወይ የሆነ script ተሰጥቶሽ ወይ ይህንን ነገር እንደው ለእኔ ባልተሰጠው ከኔ ገጸ ባህሪ ወይም ከኔ ባህሪ ጋር አይሄድም የምትይው ቲያትር አለ ወይስ የሚሰጡሽን script ኦች በሙሉ አንቺ ተወጃቸው እየወደድሻቸው ነው መሰሪያቸው? እንደው ከአንቺ ጋር የተቃረነ የተጋጨ ነገር እንደዚህ እንደዚህ ነገር ያጋጥምሻል በስራ ላይ ያጋጥማል እንትን ሳይሆን የሆነ ከኔ ባህሪ ጋር ተቃረነ ምናምን ብዬ ሳይሆን አንድ play በጣም ያልወደድኩት play ነበር። ሁለት ፈረንደው አንደኛውን ሞቼ ቢያልፈኝ ጉድ ነበር። ቅዳሜ ነበር የሚባለው ና ቅዳሜ ቅዳሜ ሞቼ እሑድ መነሳት ቢቻል ደስ ይለኝ ነበር። አልፎኝ ማለት ሁን መቅረት አልፈልግም። ይገባኛል። እና ሌላም አንድ ስራ ነበረ እንደዚሁ ግን በጣም በሚገርም ሁኔታ successful ሆነ ማለት በጣም ጥሩ ፕሌይ ሆነ በሰው ዘንድም ጥሩ ተቀባይነትን አስገኘልኝ ለእኔ ለራሴ ማለት ነው። አንዳንዴ የማትፈልጋቸው ነገሮች አሉ፣ ማትወዳቸው ባልሳተፍ የሚባል ነገር አለ። ሁለት ጊዜ አጋጥሞኛል። አንደኛው ጥሩ አልነበረም እስከ መጨረሻው ልክ ነበርኩ። ሁለተኛው ግን በጣም ጥሩ ሆነልኝ። በጣም ባልጠበቅኩት አጋጣሚ በጣም ብዙ ተቀባይነትን እንዳገኝ አደረግልኝ። ጥሩ ነው። ሌላ ልጠይቅሽ የምፈልገው ነገር ከመድረክ ትወና ባሻገር በሸገር ሬዲዮ ውስጥም የሬዲዮ ፕሮግራሞች ታዘጋጃለሽ። እንግዲህ ሁለት ሙያዎችን ነው እያስካሄድሽ ያለሽው እያካሄድሽ ያለሽው ይቅርታ። እና እነዚህ ነገሮችን በውስጥሽ ግጭት አይፈጥሩብሽም ወይ? አንድ ጊዜ እንደ ጋዜጠኛ ነሽ፣ የሬዲዮ ፕሮግራም ታዘጋጃለሽ፣ ሌላ ጊዜ ደግሞ የመድረክ ተዋናይ ነሽ፣ ፊልም ትሰራ ያለሽ እንደውም እንደውም አሁን ትዛለኝ የ MC ም master of ceremony የሆነች ፕሮግራም ትመሪ ያለሽ። እንዴት ነው እንደዚህ አራት አምስት ነገሮችን ስትሰሪ በውስጥሽ እንደ ፍጭት የለባቸውም? ሁሉም ይስማማሉ ነው ከአንቺ ጋራ ወይስ አንዱ ከሌላው ይበልጣል? እስኪ ይሄንን ነገር ጠቅለል አድርጊና ንገሪ። አንዱ ከሌላው ይበልጣል። እሺ ምን ይበልጣል መሰለ? የመድረክ ቲያትር ለኔ ከሁሉም ይበልጣል። በጣም challenge ያለው የእውነት የሚፈትነኝ ህዝብ ፊት ሁሌ የምፈተንበት ስራ ስለሆነ የመድረክ ስራ ሁሌም ለኔ ይበልጣል ከሁሉም። የሬዲዮ ፕሮግራም ማዘጋጀቱን በጣም ወድጄው ነው ማደርገው። ብዙ ማንበብ ይጠይቃል። በመድረክ ቲያትርም እንዲሁ ልምዱ ስላለኝ ያግዝልኛል። የሬዲዮ ፕሮግራሜን ለማዘጋጀት አጋዥ ሆነኛል። የመድረክ ስራዬ በማንበብ ልምድ ከዚህ የተነሳ ማለት ነው ልምድ እንዳዳበር አድርጎኛል። የመድረክ ቲያትር መስራቴ ስለዚህ ያግዘኛል ብዬ አምናለሁ። አይጋጭብኝም፣ ይደጋገፋሉ። master of ceremony ሊሆንም ደስ የሚል ነገር አለው። እንጃ ደስ ብለውኝ ነው ሁሉንም የምሰራቸው፣ አልጠላኋቸውም። ጥሩ ናቸው። በጣም አይጋጭብኝም። ውስጥሽ ውስጥ አይቃረንም። ይደጋገፋሉ። በጣም ጥሩ ነው። አይቃረኑም፣ ይደጋገፋሉ። ጥሩ ነው። ጥሩ ነው። አድማጮቻችን እየተወያየን ያለ ነው ከአርቲስት ሀረገወይን አሰፋ ጋር ነው። ሀረገወይን እስካሁን በምን ያህል ፊልሞችና ቲያትሮች ላይ ተሳትፈሻል? እንደው ከነዚህ ፊልሞችና ቲያትሮች በአብዛኛው ህዝብ ዘንድ አድናቆትና ተወዳጅነትን ያገኘሽበት የትኞቹ ናቸው ብለሽ ታስቢያለሽ? በራስሽ ቆጥራቂያቸዋለሽ? እንደው በቁጥር በእርግጠኛ ካለው ወደ አስራ ሰባት ቲያትር የሰራው ይመስለኛል። ከዛ በላይ ይሆናሉ። አስራ ሰባት እንደዚህ አስታውሳለሁ። ፊልም አሁን ስድስተኛ ፊልም እየሰራው ነው። ፊልም ብዙ አልሰራሁም። ብዙ ተቀባይነት ያገኘልኝ ውበትን ፍለጋ ነው። ውበትን ፍለጋ ነው፣ እንዲሁም ከቲያትር። አዎ፣ ምክንያቱም ውበትን ፍለጋ ነበር። ውበትን ፍለጋ በጣም ብሔራዊ ቲያትር ስቀጠር ለመጀመሪያ ጊዜ የሰራሁት ቲያትር ነው ውበትን ፍለጋ እና በጣም ከ professional ሰዎች ጋር እኔም professional መድረክ ላይ ተቀጥሬ የሰራሁት የመጀመሪያ ስራዬ ነበር እና በጣም እግዚአብሔር የባረከልኝ ስራዬ ነው ብዬ አምናለሁ። በጣም successful ነበር የቲያትርን ነገር ስናነሳ እንደው ሳረሰው እዚሁ አጋጣሚ አንድ ነገር ልጠይቅሽ። በአንድ ቲያትር ላይ መች ለሕክምና ቲያትሩ እየተሰራ ይመስለኛል ና ከሀገር ውጭ ሄደሽ እንደነበር ሰምቻለሁኝ ና ቲያትር አቋርጦ ሲኬድ እንዴት ነው? ምን አይነት ስሜት ይሰማሻል? የተሰማሽ ስሜት ምን ነበር? እንዴት ነበር ያ ሁኔታ? እንደው በአጠቃላይ አንድ ቲያትር ለመመድ ላይ ነበርኩ እና መስራት ብዙ አልፈለግኩም ነበር ቲያትሩን ቅድም ያልኩ ማለት ነው። በኋላ successful ሆነ። አዎ ገባኝ። እሺ ብዙ አልፈለግኩም እና እሺ ትንሽ ያመኝ ነበር ብቻ ያን ያህል serious አልመሰለኝም። ለበጎ አደረገልኝ እግዚአብሔር። ከዛ ምን ይሻለኛል አሁን ምን ነገር መቀጠል አለብኝ ወይንስ እያልኩ ሳስብ ሆስፒታል መሄድ ፈለግ ተነስቼ ስሄድ ሆስፒታል ተነስቼ ስሄድ serious ነው በጣም ታምሜ ያለው ኦፕሬሽን ማድረግ ነበረብኝ። ከዛ ኦፐሬሽን ማድረግ ነበረብኝ። አገር ውስጥ ማድረግ አልችልም ነበር ኦፐሬሽን። ስለዚህ ወደ ደቡብ አፍሪካ ሄድኩ ማለት ነው። ስለዚህ አጋጣሚው አጋጣሚ ጥሩ ሆነ ማለት ነው። አዎ አጋጣሚው ጥሩ ሆነ። እኔ ግን ስራውን ስላልፈለግኩት ነው እንጂ ትፈልግለ መታመማለሁ ብዬ አይደለም ያሰብኩት። ግን አጋጣሚ ጥሩ ሆነና ታከምኩኝ። ሌላ ስራ ነበረኝ መድረክ ላይ እሱም ጥሎ መሄድ ግን በጣም ይደብራል። የመድረክ ስራ ጠላ በጣም ደስ አይልም። ሚስ ታደርጋለህ። መድረክ በጣም ይናፍቃል። መድረክ ይናፍቃል በጣም ትክክል፣ ትክክል ናፍቆኝ ነበር መድረክ። ትክክል። እሺ ቅድም የውበት ፍለጋን ስጠቅሺ አሁን አንድ ጥያቄ በአእምሮ የመጣና በሁለቱም የውበትን ፍለጋ በቴሌቪዥን በድራማ መልክ ተሰርቷል፣ በፊልም መልክ ተሰርቷል እና አንቺ በዛ ቦታ ላይ መሀሌት ሆነች ነው ሽዋል እና በመድረክ ላይ መሀሌት ሆነች ስትጫወች ና የፊልም መሀሌቷን እንዴት ነው የምታያቸው? ሁለቱ በሁለቱ መካከል እንደው መስማማት የመጋጨት ነገር አለ ወይ? እንዴት ታያቸዋለች እነዚህን? የመድረኳ ማለት የተገደበች ነበረች። ብዙ ነገር እንዲህ አደረገች እንዲህ አለች እየተባለ የሚነገር ነገር ነበር። መድረክ ላይ ሊሚትድ ነው ማለት የሚጫወታት ካራክተር በጣም የተገደበ ነው። ፊልም ላይ ግን ብትን አድርጎ በአፍ በትረካ የሚነገሩትን ነገሮች በግልጽ ማሳየት ይቻል ነበር እና በደንብ ወጥታ መሰራት የተቻለችው ፊልም ላይ ይመስለኛል ማለት ፊልም ላይ ነው። በጣም ሰፊ መድረካኝታለች ሆነ ገደብ ገደብ ታበጅለታለህ። የምታወራው ነገር ይበዛል፣ በትረካ የምንነግረው ነገር ይበዛል ለተመልካች እና በደንብ የማህሌት እና የመድረኳ ማህሌት ተገድባ ነበረ፣ ብዙ ገደብ ነበረባት። ግን የፊልሟ ማህሌት ግን ብዙ ነጻነት አላት እያልሽ ነው። ጥሩ ነው። ብዙ ጊዜ ሌሎችም አርቲስቶች ያነሳው ጥያቄ ነው ይሄ በሀገር ውስጥ እየተሰሩ የሚመጡ በኢትዮጵያውያን የፊልም ባለሙያዎች ማለት ነው እየተሰሩ የሚመጡ ብዙ ፊልሞች አሉ። እንደገናም ከውጪ ከውጪ በኢትዮጵያን ባለሙያዎችም የሚሰሩ አሉ። እኔ አሁን መጠየቅሽ እንደ ተመልካች ሳይሆን ሙያው ሙያ ውስጥ እንዳለች ተዋናይ አድርጌ ነው። እንዴት ነው በሁለቱ መካከል የምታዩ አንድነትና ልዩነት? ለምሳሌ ከሀገር ውስጥ የተሰሩ ፊልሞች አሉ፣ ከውጭ ሰርተው ወደ ሀገር ውስጥ የሚመጡ ፊልሞች አሉ። እንዴት ነው የፊልሙን ጥራት ሊሆን ይችላል፣ ስታንዳርድ ሊሆን ይችላል፣ ደረጃ ሊሆን ይችላል። የሚቀረው ነገር ይኖራል ወይ? አንዱ ከሌላው የሚማረው ነገር አለ ወይ? በዚህ በኩል ያለሽ አስተያየት እንዴት ነው? ምንድን ነው ያንቺ ሙያዊ አስተያየት? እስኪ ይሄንን ነገር ብንወያ እዛም ሆነ እዚህ የሀገራችን ኢንዱስትሪ ወይም ፊልም ላይ እኛ በጣም ገና ነን፣ ገና ጀማሪዎች ነን። ከእኛ እነሱ ከሚሰሩት ብዙ የምንማረው ነገር አለ። እነሱም ከኛ ብዙ የሚማሩ ይመስለኛል። እዛ አንዳንድ ጥረቶች፣ አንዳንድ ችግሮች እንደ ችግር ላየው የምችለው እናንተ ጋር እናንተ ሀገር ያሉት ልጆች የባለሙያ እጥረት ሊኖርባቸው ይችላል። ቦታዎች የሚሰሩባቸው ነገሮች፣ አካባቢዎች፣ ቦታዎች ላይ ነው የተወሰነ ገደብ እንዳለው ያስታውቃል። በደንብ የሚታይ በተረፈ ሁለታችንም እኛም ሆነ የሆነ የቦታ ልዩነት እንጂ ሁላችንም ጀማሪዎች ነን። ስለዚህ የሚመስለኝ እኔ ተቀራርበን ብንሰራ አብረን መስራት ብንችል የተሻለ ነገር መስራት ብንችል ይመስለኛል እንጂ ሁላችንም ቦታው ነው እንጂ ለየን እዛና እዚህ መሆናችን ነው እንጂ ሁላችንም በጣም ገና ነን፣ ገና ጀማሪዎች ነን። እና ተቀራርበን መስራት ብንችል የበለጠ እነሱም እዛ ከሚያዩት ከሀገር ከሚኖሩበት አካባቢ ካላቸው ልምድ የተሻለ ነገር ሊያስተምሩን ይችላሉ። እዚህ ቢመጡና ደግሞ ቢሰሩ በነጻነት ይሄ ገደብ የባለሙያ እጥረት ቢሆን የቦታዎች ገደብ ቢሆን እዚህ የተሻለ በሀገራቸው በነጻነት ሊሰሩ ይችላሉ። እንዲሁም የእነሱን የማደንቀው ነገር ሌላ ስራ ነው ያላቸው። እኛ እኮ ስራችን ነው የሚፈቅደው። ሌላ ስራ ነው ያላቸው አይደል? ለኑሮ የሚሰሩት ሌላ ስራ ነው። ልክ ነው። ባላቸው ትስሳት ተጨናንቀው ከስራቸው ውጪ በጣም ጥሩ ነገር በጣም ነው የሚያኮሩ ባለሙያዎች ናቸው፣ ጎበዞች ናቸው። ባለ ትርፍ ሰዓት የምትወደውን ሙያ እንደዚህ መስራት መቻል ትልቅ ነገር ነው እና የበለጠ አብረን ብንሰራ የተሻለ ነገር መስራት እንደምንችል ይታየኛል። ነው አንዱ ጋ የሌለው ሌላው ጋ ይኖራል እና ያንን ክፍተት መሙላት ይቻላል ማለት ነው። ሌላ አነጋገር መሙላት ይቻላል። አረግ ጥሩ ውይይት ነው እያደረግን ያለ ነው። ወደ ጥያቄያችን መጨረሻ እየሄድን ነው። እንደው ከጥያቄ ከማጠቃለል በፊት እንደው አንቺ ማስተላለፍ የምትፈልጊው መልእክት አለ ወይ? ወይ ደግሞ ምናልባት መባል ያለበት ነገር እኔ ያላነሳሁት ነገር ሊኖር ይችላል እና እስኪ ምናልባት ማስተላለፍ የምትፈልጊው መልእክት ካለ እስኪ ንገሪኝ። እንጃ ምን እንደቀረን አላውቅም። ጠይቀኸኝ ነበር መሰለህ ቅድም። በስም ታውቂያቸዋለሽ ወይ እየሰራሻቸው? አዎ አዎ አዎ አዎ፣ እሱን ጠይቄሽ ነበር። አልፎ የሆነ ልስጥ። እሺ እሺ፣ አዎ ብትጠቅሽልኝ ደስ ይለኛል። አድማጮችም ቢሰሙት ጥሩ ነው። አዎ ሮሚዮ ሮሚዮ እሺ አንቲገን አንቲገን ሀምሌት ንጉስ ሂር ንጉሥ አርማ ከራስ በላይ ራስ፣ መርዛማ ጥላ፣ ፍቅር የተራበ፣ ህንደኬ፣ አጎቴ ቫኒያ፣ አጎቴ ቫኒያ ይቅርታ አንድ ጊዜ አጎቴ ቫኒያ፣ በስራ ዳንዴ ጠቡዴ፣ ባቢሎን በሳሎም የቴሌቪዥን እጮኞቹ፣ የቬሎ ገበያ ጠለፋና አስገድዶ መድፈር፣ ጋብቻና ፍቺ። እነዚህ ፎረም ቲያትሮች ናቸው። ጠለፋና አስገድዶ መድፈር መድፈርና ጋብቻና ፍቺ። ከዛ ሌላ ኤፍኤም ዘጠና ሰባት ነጥብ አንድ ላይ ጨዋታ የሚል ፕሮግራም ነበር። የአሁኑ የሸገር ኤፍኤም መቶ ሁለት ነጥብ አንድ ባለቤቶች የሚያዘጋጁ ፕሮግራም ነበር። እዛ ላይ ለሰባት አመት ቅዳሜ ቅዳሜ በጣም ምርጥ የሚባሉ የተመረጡ የሬዲዮ ድራማዎችን ሰርቻለሁ። ከእነ አለማዊ ታደሰ ከእነ ተክለ ማርያም ከአቦነሽ መንግስቱ ጋር ሌላ የቀን ቅኝት ድራማ ነግሬ ከሆነ ለሁለት አመት ከስምንት ወር በመላ ኢትዮጵያ ይሰራጭ ነበር። ያው ኢትዮጵያ የኢትዮጵያ ሬዲዮ ስርጭቱ በሚደርስበት ሁሉ ነበር። በቃ እኔ የሰራኋቸውን ነገሮች ስታቅ በቃ ይሄ ነው። እንደ አሁን አንድ ነገር ትዛለኝ ብዙ ጊዜ ሰዎች ወደ ኪነ ጥበብ ሲገቡ ወደ ቲያትር ወይ ወደ ፊልም ወደ ወደ ቲያትር ወይ ወደ ፊልም ወደ ሬዲዮ ስራ እንደዚህ አይነት የኪነ ጥበብ ስራ ውስጥ ሲገቡ እንደ እንደ ምሳሌ እንደ ሮል ሞዴል የሚያያቸው ሰዎች አሉ። ለምሳሌ እኔ ወደፊት ከሌን መሆን ፈልጋለሁ ብዬ በአእምሮ የሳልኩት ሰው አለ። አንድ የምታደንቂው አርቲስት ሊሆን ይችላል የወንድ አርቲስት ሊሆን ይችላል፣ የሴት አርቲስት ሊሆን ይችላለች። እንደዚህ አይነት ነገር አለ ወይ አንቺ ጋር? ለምሳሌ እንደው በእከሊትን አደንቃት ነበር በኋላ ከመግባቴ በፊት አዎ ከመግባቴ በፊት ተፈሪ የተፈሪ አለሙን ስራ ይቻቃለሁ እና ለተፈሪ አለሙ በጣም ብዙ ፍቅር አለኝ እስካሁን ድረስ በጣም ጥሩ ጥሩ ስራዎቹ ሲሰራ ይቻቃለሁ እና እድልም ገጥሞኝ ከሱ ጋር የአንዴ ጨቡዴን እና አጎቴ ዛኒያ ላይ አብሬው ሰርቻለሁ። በጣም እድለኛ ነኝ እኔ። በጣም ሊገኙ ከማይችሉ ተዋንያን ጋር ነው የሰራሁት። ብዙ ስራዎችን ከትልልቅ አርቲስቶች ጋር ነው የሰራሁት። በጣም ለእኔ ህልም ከነበሩ ሰዎች ጋር ስራ ውስጥ ከገባሁ በኋላ ነው ከመግባቴ በፊት አሁንም ጀማነሽ ሰለሞንና ኤልሳቤጥ መላኩ የሚሰሩበት ስራ ካለ የሚታየው ሮብሮብ ከሆነ ሮብሮብ ሁሌ ያለው እነሱ የእነሱ play ለማየት ማለት ነው ለማየት ትሄጃለሽ። እንደነሱ ሆናለው እደርሳለው የሚል የሆነ መድረስ አይታሰብም። በጣም ለእኔ ከአይምሮ በላይ ናቸው እና ሙሉ አለም ታደሰ በጣም በጣም የማደንቃቸው ማከብራቸው ተዋንያን ናቸው። እስካሁን አቦነሽ መንግስት የምትባል ታውቃለህ? አቦነሽ መንግስት አሜሪካ ናት። አዎ ስሟን የሰማሁ መስሎኛል። አዎ አዎ እሷንም በጣም በቃ የሚገርሙኝ ሴቶች እነሱ ነበሩና በጣም ነው የምወዳቸው። ሀረገወይን አሰፋን አርቲስት ነሽ፣ የፊልም ባለሙያ ነሽ፣ የሬዲዮ ጋዜጠኛ ነሽ፣ አሁን ደግሞ የፕሮግራም አቀነባባሪ ወይም ኤምሲ እንዲሁም ደግሞ የግማሽ ሚሊዮን ብር የሎተሪ ባለድለኛ ስለነበርሽ በሁሉም ነገር በጣም እያመሰገንን መጪው ጊዜ የሰላም የበረከት የፍቅር እንዲሆንልሽ እመኛለሁኝ። ከዚህም በተለየ ሁኔታ በመድረክ ላይ እንድናይሽ እና ብዙ ብዙ ስራዎች ላይ እንድናይሽ በአድማጮች ስም ምስጋና ምኞቴን እገልጽልሻለሁ። ነው። ስለነበረን ጊዜ በጣም በጣም አመሰግናለሁ። አበባው ላይ አምሮ የሚታይ ውብ የሆነው ነገር የሚያምረው በሙሉ በጣም የተጣበበ ጊዜ መስዋዕት አድርገሽ ነው የቀረብሽው እና በእውነት ነው ምልሽ በጣም ነው እኔም አመሰግነው።